خيرا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالحديث الذي سنبدأ به درسنا اليوم هو الحديث السادس من رياض الصالح ዛሬ ያው ደርሳችን የምንጀምርበት ሙሳሊሒን ስድስተኛው ሰኞና ማክሰኞ ደርሳችን ሪያዱ ሳሊሒን ነው خيرا ስድስተኛ ሐዲስ وعن أبي إسحاق سعد بن أبي وقاص مالك بن أهيب بن عبد مناف ابن زهرة ابن كلاب ابن مرة ابن كعب بن لؤي القرشي الزهري أحد العشرة المشهود لهم بالسنة ይሄን ሐዲስ የሚናገሩት አቡ ኢስሐቅ ሳዕድ ኢብኑ አቢ ወቃስ ነው። አቡ ኢስሐቅ ሳዕድ ኢብኑ አቢ ወቃስ ይባላሉ። ነቢዩ ሰለላሁ ዐለይሂ ወሰለም በዱንያ ላይ ሳሉ በጀነት ካበሰሯቸው በጀነት ካበሰሯቸው ሰዎች መካከል አንዱ ናቸው። ሳዕድ ኢብኑ አቢ ወቃስ አሁን የዘር ግንዳቸውን ነው የሚናገሩት የመጀመሪያ ሐዲሳቸው ስለሆነ ነው። كتدقم جن وعن سعد بن أبي وقاص نوم اندزي اه اه سعد بن أبي ابن عبد مناف ابن زورة ابن كلاب ابن مرة ابن كعب ابن لؤي القرشي لقصة الزهري كقصة ከጎሳቸው የቤቱ ስም ነው ዙህራ ይባላል አህድ العشرة المشهود لهم بالجنة በጀነት ከተበሰረ ጀነትን ከተበሰሩ ሰዎች መካከል አንዱ ናቸው ቃለ ብለው አሉ ሳዕድ ብን አቢ ወቃስ ናቸው ጃአኒ ወደ እኔ መጡ ረሱሉላህ ስ ሰለም የአላህ መልእክተኛ የዑዱኒ ሊጠይቁኝ መጡ አማ ሐጀቱል ወዳ በመሰናበቻው ሐጅ አመት ሚን በሽታ ይዞ የነበረ ህመም ማለት ነው ወጀ ሚን ወጀዒን ህመም ጠንክሮብኝ አብረው ወደ መካ ሄደው ነው አብረው ወደ መካ ሄዳመማሉ ስለዚህ ጠነከረብኝ ህመምና ሰው ህመም ሲጠነክርበት ደግሞ ሞቱን ያስብ አንተ አላህ መልእክተኛ ሆይ እኒ ቀድ በለገቢ በለገቢ ማለት ደርሶብኛል من الوجع ከህመም ደርሶብኛል ما ترى ይኸው የሚያዩትን ያህል ደርሶ ያለ ህመሜ ወአነ ዙማሌ ደሞኔ ገንዘብ አለኛ ذو مال ማለት የገንዘብ ባልተቤት ነኝ ولا يرثني إلا ابنة لي ደግሞ ወራሽ የለኝም አንዲት ሴት ልጅ እንጂ ቢሱሉ ቢሱሉሰይ ማሊ ሱሉሰይ ማለት two third ማለት ነው ثلث one third ነው ثلثي ሲል two ማለት ነው ያዋ ነች ሁለት መሆኑን የምጠቁመው አባ ተሰደቁ ቢሱሉሰይ ማሊ በገንዘቤ ሁለት ሶስተኛ ሰደቃ ላደርግ ወይ قال لا አሉ ነቢ ስ ሰለም አይሆንም قلت ብዬ አልኩኝ فالشطر። እሺ ግማሹን ሰደቃ አላደርግ ብዬ አልኩኝ يا رسول الله። فقال لا ግማሹንም ሰደቃ አታደርግ ቁልቱ ፈሱሉሱ እሺ አንድ ሶስተኛውን ሰደቃ ላድርግ ምክንያቱም ስለሚበዛባት ነው ያ ረሱላህ አለ ፈሱሉስ አንድ ሶስተኛውን ሰደቃ ላድርግ ቃለ አሱሉሱ አንድ ሶስተኛ ነው ያልከው ወሱሉሱ ከፊር አንድ ሶስተኛው ብዙ ነው አው ከቢር የሸኩ ምራው ይባላል ወይንም ትልቅ ነው አሉ አሁን እዚህ ላይ የተናገሩትን ነገር እዩ ኢነካ አሉ አንተ إنك አንተ أن تذر። إن ሳይሆን أن አ ነው መሆን ያለበት ኢነከ አንተዘራ ወራሰተከ አግኒያ አንተ ወራሾችህን أغنياء ባለጸጋ ባለሀብት አድርገህ መተውህ ነው أن تذر ማለት أن تترك ማለት ነው ኢነከ አንተ ዘራ ወራሰተከ ወራሾችህን አግኒያ የተብቃቁ ሰው የማይከጅሉ አድርገህ መተውህ ነው ኸይሩን የሚሻለው ሚን አንተዘረሁም አለተን አለተን ማለት ድሆች ማለት ነው ድሆች አድርገህ ከምትተዋቸው ከዛ በኋላ ሰዎችን የሚለምኑ የተከፈፍ ማለት እጁን ይሄ ከፍ ይባላል ፓልም ማለት ነው ይሄ ሰው ፊት እንዲህ ከዘረጋ ተከፈፈ ነው የሚባለው የተከፈፉ ናስ ሰዎችን እጃቸውን ዘርግተው ከሚጠይቁ ቤተሰቦችህን አግንያ አድርገህ ባለሀብት ባለጸጋ አድርገህ ብትሞት ነው የሚሻለው አሉ ወኢነከ አሉ እዚህ ላይ ወሁን ከባቡ ጋር የሚገናኝ ነው ወኢነከ አንተ ለን ቱንፊቀ ነፈቀተን አንድንም ምጽዋት አትመጸውትም ተብተቂ ቢሃ ወጅህ አላህ ይሄ ነው አሁን የአላህን ፊት የምትፈልግባት ሆነ ኢላ ኡጅርተ አለይሃ በሷ ላይ አጅር ብታገኝ እንጂ ሐታ ማ ፊ ፊየም ፊ ፊምራአቲካ ፊ ነው ሁለቱም ፊ ነው ሐታ ማ ተጅአሉ የምታደርገው ነገር እንኳ ፊ ውስጥ ማለት ነው የሁለተኛው ፊ ደግሞ አፍ ማለት ነው ፉከ ይባላል ፉክ ያንተ አፍ ፋከ ያው ነው ፊከ ያ ነው من الأسماء الخمسة ይሉታል እና حتى ما تج حتى ما تجعل في في امرأتك በሚስትህ በሚስትህ አፍ ውስጥ እንኳን የምታደርጋት ጉርሻ አጅራለህ ስለዚህ ምንድነው ኢነከ ለም ቱንፊቀ ነፈቀተን ተብተቂ ቢሃ ወጅሃ አላህ ኢላ ውጅድተ አለይሃ የአላህን ፊት ፈልገህ ሰደቃ ብታደርግ በሱ ምንዳን ታገኛለህ ሐታ ማ ተጅአሉ ፊ ፊምራአቲክ ቃለ ቁልቱ ያ ረሱላላህ አንተ ያላ መልእክተኛ ሆይ ብዬ አልኩኝ ኡከለፉ ባዕደ አስሓቢ የኔ ጓደኞች ወኔ ጓደኞች ሲሄዱ አልፈው ሲሄዱ እኔ በቃ እዚህ መቅረቴ ነው በህመሜ ምክንያት ኡከለፍ ማለት ወደ ኋላ ቀራለሁ ከዛ በኋላ ቃለ ምን አሉ ነቢ ስ ሰለም ምን አሉ ኡኸለፉ ኡኸለፉ አንድ ጊዜ ኡኸለፉ ማለት ኡኸለፉ ማለት خلف ከሚል የተያዘ ነው خلف ማለት አተኸልፉ هو التأخر خير እስቲ የእናንተ ለብዝ ኪታብ የያዛችሁ ሰዎች ካላችሁ ማለት ነው ኪታብ የያዛችሁ ሰዎች ካላችሁ የለፍዙ ልዩነት ካለ የለፍዝ ልዩነት ካለ ትነግሩኛላችሁ እሺ ሰይ ስለዚህ ኡኸለፉ ባዕድ አስሃቢ ከባልደረቦቼ በኋላ እኔ ወደ ኋላ ቀራለሁ አለ ካለ አሁን እነሱ እየሄዱ ነው ፈትህ መካ ላይ ነው ይሄ አሁን በፈትህ መካ ወደ ኋላ ቀርቶ እሱ በህሙ ምክንያት መሳተፍ አልቻለም ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሲያጽናኑት ምንድነው ያሉት ኢነካ ለን ትኸለፈ አንተ ወደ ኋላ አትቀርም ወደ ኋላ ተቀርተህ ማለት የእነሱን ስራ አይነት ስራ እንኳ ባትሰራ ፈተዕመል አመለን ተብተጊ ቢሂ ወጅህ አላህ የአላህን ፊት የምትፈልግበት ሆነ አንድ ስራ ብትሰራ ኢለ ይዝደተ ቢሂ ደረጀተን ደረጃን የምትጨምርበት ቢሆን እንጂ ወሪፋዓተን ያው ነው በደረጃ ከፍ ማለት ነው ሪፋዓ ወለአለከ አን ትኸለፈ ምናልባትም አንተ ወደ ኋላ ብትቀር ትከጀላለህ አሉ ወለአለከ አንቱ ኸለፈ ሐታ የንተፊአ ቢከ አቅዋሙን ብዙ ሰዎች ባንተ ሊጠቀሙ ወዩደረ ቢከ አኸሩን ደግሞ ሌሎች ብዙዎቹ ሌሎች ደግሞ ባንተ ሊጎዷል እርግጥም እንደ ነብዩ ሰለላሁ ዐለይሂ ወሰለም ትንቢት ሆኖ ሳዕድ ኢብኑ አቢ ወቃስ የአልቃዲስያን ጦርነት ለመምራት በቅተዋል። አልቃድስያ ደግሞ አቡበከር አልፎ በዑመር ጊዜ የነበረ ነው አልቃድስያ። ስለዚህ ወሳኝ የሆነ ጦርነትን ከፐርሺያዎች ጋር መርተዋል ሳዕድ ቢን አቢ ወቃስ። ስለዚህ ينتفع ማለት ይንተፋ ተጠቀመ ማለት ነው። ሀታ የንተፊአ ቢካ አቅዋሙን የተወሰኑ ህዝቦች በአንተ ሊጠቀሙ፣ ሌሎች ደግሞ በአንተ ሊጎዱ ወደ ኋላ ልትቀሩ ትከጀላለህ አለ ከዛ ዱዓ አደረጉ اللهم أمض لأصحابي አላህ ወይ ለባልደረቦቼ አሳልፍላቸው أمضى ማለት approve እያረገ አሳለፈ ማለት ነው እንዲቀጥል ድል ድል እያቀዳጀው ወደፊት ገፋው ማለት ነው አምዷ አላሁመ አምዲ ሊአስሓቢ አላህ ወይ ለባልደረቦቼ ሂጅረተሁም ሂጅራቸውን ሂጅራቸውን እንትን በልላቸው አሳልፍላቸው ማለት ይሄን ምንድነው ይሄንን ያሉበትን ሁኔታ የሚሻገሩ አድርጋቸው ማለት ነው አምዷ ይምዲ اللهم أمض لأصحابي هجرتهم ولا تردهم على أعقابهم ወደ ጀርባቸው ወደ ኋላቸው አትመልሳቸው አሉና አንተ አታሳዝንም አሉ ላኪን البائس ባኢስ ማለት ችግር ያየው ማለት ነው። ባእስ ከሚል የተያዘ ነው። ላኪን ልባኢሱ ሳዕድ ብኑ ኸውላ እንዶ ችግር ያየው ግን ሳዕድ ብኑ ኸውላ ነው አሉ። ሳዕድ ብኑ ኸውላ ካሁን ካሁን ይሄዳለው ሲል እዛው መካ ውስጥ ነው የሞተውና የርሲለሁ ለአላህ መልእክተኛ ለእርሱ አለ ያዝኑለታል። ረሳ ማለት አስፈናኡ ሊልመይት የሞተ ሰው በመልካም ሲነሳ ረሳሁ ይባላል። አማተ ቢመከተ በመካ ስለሞተ እሱ ስለሱ ነው ነቢ ዐለይሂ ሰለም ያዝናሉ እንጂ አንተማ አብሽር ከህመም ትነሳለህ አሉት። ሙተፈቁን አለይህ ምንድን ነው አሁን እዚህ ቦታ ላይ ከመሐለ ሻሂዱ ምንድነው መሐለ ሻሂዱ ተብተጊ ወጅህ አላህ የሚለው ነው። አንተ ማንኛውንም መልካም ስራ የአላህን ፊት ፈልገህ የምትሰራው ከሆነ በዛ ደረጃ ትጨምራለህ ኢለዝደተ ቢሂ ደረጀተን ወሪፋዓተን የሚለው ከባቡ ጋር ይሄዳል ማለት ነው ሰባተኛው ሐዲስ عن أبي هريرة عن أبي هريرة عبد الرحمن بن صخر أبو هريرة قال له عبد الرحمن بن صخر قال قال رسول الله صلى الله عليه وسلم يا الله ملكتنيا بلو علو إن الله لا ينظر إلى أجسامكم الله ودا أكالات فتشاش أكالات مالتنا your bodies ኢነላሃ ላ የንዙሩ አላህ አይመለከትም ኢላ አጅሳሚኩም ማን ረጅም ነው ማን አጭር ነው ማን ወፍራም ነው ማን ቀጭን ነው ማን ያምራል ማን አያምርም ይህንን አላህ አያየውም ወላ ኢላ ሱወሪኩም ይሄ ነው መልክ ነው ሱወር የሚባለው ኢነላህ ላ የንዙሩ ኢላ አጅሳሚኩም ወላ ኢላ ሱወሪኩም ወደ መልኮቻችሁም አላህ አያየም ወላኪን የንዙሩ ኢላ ቁሉቢኩም አላህ ያየው ወደ ልቦቻችሁና ወአዕማሊኩም ወደ ስራዎቻችሁ ነው አላህ የሚመለከተው ይላሉ رواه مسلم مسلم حديث يبقى من حديث وعن أبي موسى عبد الله بن قيس الأشعري أبو موسى الأشعري بمبال نو يتاوقت سمتين حديث وعن أبي موسى أبو موسى عبد الله بن قيس ነው ስማቸው አብዱላህ ብኑ ቀይስ ነው ግን በአብዛኛው አቡ ሙሳ አልአሽዓሪ ወቁት እሳቸው ቃለ ብለው አሉ ሱኢለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ተጠየቁ አን ረጁሊ ስለ አንድ ሰው ይህ ሰው ዩቃቲሉ ሸጃዓተን ሸጃአተን ማለት ጀግና ነው እንዲሉት ነው የሚጋደለው ጦርነት ውስጥ ገብቶ ገሌማ ጀግና አይደለም እንዴ ጦርነት ያቅበታል ትግል ይሄ ምንድነው ሸጃአ ነው ማለት እኔ በቃ እንትን ነው ማለት ሸጃአ ማለት በተፈጥሮ ሱስ ያለበት ማለት ነው። በቃ ሱስ ስላለበት ተነስቶ ደፋር ስለሆነ ይታከላል። ሸጃአተን ይባላል። ስለዚህ እሱ ከጦርነት እንዴት ይቀራል? ወሹጃ ወንድ ነው፣ ጀግና ነው። ጦርነት ከተባለ ይገኛል። ይሄ ሸጃአተን ይባላል። ወዩቃቲሉ ሐሚየተን ሌላኛው ደግሞ በዘር ጉዳይ ዘር የተነካ በእልህ ማለት ነው። ዘር የተነካ ብሎ ሐሚያ በተለይ የዘር ጉዳይ የዘር የጎሳ ጉዳይ በዚህ ይጋደላል። ወይ ቃትሉ ሪያን ሌላኛው ደግሞ ሰው ለማሳየት እንዴት ወደኋላ ወደኋላ ቀረባላለሁ ይሄን ለመሸሽ ደግሞ እዩት ይሄ ጀግና ሆኖ ለመባል ይታከላል ሌላ ከነኚህ ሰዎች መካከል በአላህ መንገድ ያለው ማን ነው ተብለው ሲጠየቁ يقاتل شجاعة ويقاتل حمية ويقاتل رياء أي ذلك في سبيل فقال رسول الله صلى الله عليه وسلم يا الله من بلون يملسوت من قاتل የተጋደለ ሰው ሊተኩነ ከሊመቱላሂ የልዑልያ አሉ ሸርጥ ነው የተናገሩት እንጂ ከላይ ከተጠቀሱት አንዱንም አልመረጡም من قاتل የተጋደለ ሰው ሊተኩነ ልትሆን ዘንድ ከሊመቱላሂ የልዑልያ የአላህ ቃል ላኢላሃ ኢላላህ እሷ የበላይዋ ትሆን ዘንድ የተጋደለ ሰው فهو في سبيل الله እንዲህ ያለው ሰው ነው በአላህ በአላህ መንገድ ላይ ያለ አሉ ሐዲሱ ሙተፈቅ አለይ ነው ዘጠነኛው ሐዲስ رياض الصالحين وعن أبي بكرة نفيع بن الحارث الثقفي وعن أبي بكرة أبو بكرة طالان نفيع بن الحارث الثقفي ከበኑ ሰቂፍ ነው። ሰቂፎች እንትን ጣይፍ ይኖሩ የነበሩ ጎሳዎች ናቸው። አነ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ቃል ብለዋል። ኢዘልተቃ አልሙስሊማኒ ሁለት ሙስሊሞች ከተገናኙ ቢሰይፈይሂማ ሁለት ሙስሊሞች በሰይፋቸው ከተገናኙ ሁለት ሙስሊሞች በሰይፋቸው ከተገናኙ ፈልቃትሉ ገዳዩ ወልመቅቱሉ ተገዳዩ ፊናሪ በእሳት ውስጥ ነው አሉ። ሁለት ሙስሊሞች ናቸው አሁን ባቡ ባባንያ ነው ሁለት ሙስሊሞች የዘልተቀል ሙስሊማን بسيفيهما በሰይፋቸው ለመገዳደል ከተገናኙ ፈልቃትሉ ገዳዩም ወልመቅቱሉ ተገዳዩ ፍናሪ እሳት ውስጥ ናቸው ቁልቱ ይላል ማን ነው የሚለው አቡበክር ነው ያ ረሱልላህ አንተ አላህ መልእክተኛ هذا القاتل ይህ ገዳይ ነው እሳት ውስጥ ቢገባ ገሏልና ነው ፈማ ባሉል መቅቱል የተገደለው ታዲያ በምን ጥፋት ሆኖ እሱስ የሚገባው እሳት ቃል ነብዩ ሰለላሁ ዐለይሂ ወሰለም አሉ ኢነሁ ካነ ሐሪሷን እሱስ ባይቀደምና ባይመጣ ጉጉ አልነበረም ወይ ሐሪሶን ማለት የጓጓ ሆኖ አልነበረም አላቀትል ሳሂቢሂ ጓደኛውን በመግደል ላይ ጉጉ ነበር አላህ ቀደር ነው ይህ አሸነፈው እንጂ እሱስ ሊገለው አልነበረም ወይ እና ኢነመል አማሉ ቢንያት ማለት ይሄ ነው ተቆራላይ ሐዲሱ ሙተፈቅ አለይ ነው ከዚህ ቀጥሎ አስረኛው ሐዲስ وعن ابي هريره አያችሁ አሁን ቅድም አብዱራህማን ኢብኑ አብዱራህማን ኢብኑ ሰኽር አሁን ግን አቡ ሁረይራ በቃ ከእንግዲህ ኪታቡ እስኪያልቅ ድረስ አቡ ሁረይራ ነው የምንሰማው وعن ابي هريره عبد ابو هريره عبد الرحمن بن صخر قال قال رسول الله صلى الله عليه وسلم يا الله መልእክተኛ ብለዋል ሰላቱ ረጁሊ የአንድ ሰው ሰላቱ ፊ ጀማዓቲን በቡድን የሚሰግደው ተዚዱ ትጨምራለች ማለት ነው አላ ሰላቲሂ ፊ ሱቂሂ ሱቂሂ በሱቁ በንግድ ቦታው ከሚሰግደው ሰላቱ ወበይቲሂ በቤቱ ከሚሰግደውም ሰላት ብቻውን ቢድአን ቢድአ የሚለው ቃል ከ3 እስከ 9 ያለ ቃል ነው ቢድአን 20 ቢድአን ወ20 ማለት ከ23 እስከ 29 ባለው ክልል ማለት ነው ቢድአን ወእሽሪነ ደረጃ ከ23 እስከ 29 ባለ ደረጃ ይበልጠዋል የጀማዓው አሉ ወዛሊካ ይህ የሚሆነው እንዲህ ያለ 27 29 ደረጃ የሚያገኘው በዚህ መልኩ ከቤቱ ከወጣ ነው ይዋሁ ሸርጡ ወዛሊካ ማለት በሆነ ጉዳይ መስጂድ ጎራ ያለ ሳይሆን ከቤቱ ራሱ ያስወጣው ሰላቱ ከሆነ ነው ወዛሊከ አሐደሁም አንዳቸው ከሰዎች መሃል ይሄን አጅር የሚያገኘው ኢዛ ተወበአ ውዱ ካደረገ ፈአሕሰነ ልውዱአ ውዱ አደራረጉን ካሳመረ ثم أتى المسجد ከዛን ወደ መስጂድ ከመጣ ላ ዩሪዱ ኢላ ሰላተ ሰላትን እንጂ ሌላን የማይፈልግ ሆኖ ላ የንሃዙሁ የማይቀሰቅሰው የማንቀሳቀሰው ሆኖ ኢላ ላ የንሃዙሁ ኢላ ሰላቱ ሰላት እንጂ የማትቀሰቅሰው ሆኖ ለም የኽጡ እንዲህ ያለ ሰው ከቤት ሲወጣ ለሰላት ውዱእ አድርጎ አሳምሮ ወደ ከቤት ያስወጣው ሰላት ከሆነ ለም የኽጡ ኹጥወተን አንዲትም እርምጃ አይራመድም ኢላ ሩፊአ ለሁ ቢሃ በዛች በእርምጃው ለርሱ ሩፊአ ከፍ ቢደረግለት እንጂ ደረጀቱን ደረጃ ማለት ነው ወሑጥ አንሁ ከሱ ቢራገፍ እንጂ ቢሃ ኸጢአቱን ወንጀል ከሱ ቢራገፍለት እንጂ ሐታ የድኹለል መስጂደ ይሄ መስጂድ እስኪገባ ድረስ እንዲደረግለታል ፈኢዛ ደኸለል መስጂደ መስጂድ ደግሞ ከገባ ካነ ፊ ሶላቲ ሰላት ውስጥ እንዳለ ነው የሚቆጠርለት ማካነት ሰላቱ ሰላቷ هي تحسب تحبسه የምታቆየው ሰላቷ እስከሆነች ድረስ ለምሳሌ ለዙሁር አምስት ሰዓት ቢሄድ ከአምስት ሰዓት እስከ ስድስት ሰዓት ከምናምን or እኔ አሁን or ብቻ እንደፈለገው ቦታ አቆጣጠር እስከዛ ድረስ የሚጠብቀው ሰላቱን ከሆነ የተጻፈለታለች ሰላት ውስጥ እንዳለ ይቆጠርለታል ማሻአላ ወልመላእክቱ መላእክትም يصلون على أحدكم በአንዳችሁ ላይ መላእክትም ሰላዋት ያወርዳሉ ማዳመ ፊ መጅሊሲሂ አለዚ ሰላ ፊሂ አንድ ሰው በሰገደበት ቦታ ላይ እስትግፋር እያደረገ ቢቆይ መላእክቶች በሱ ላይ ሰላዋት ያደርጋሉ የቁሉነ ብለው ይላሉ አላሁመ ርሐምሁ አላህ ሆይ ዘንለት አላሁመ ግፍር ለሁ አላህ ሆይ ማረው اللهم تب عليه አላህ ሆይ ታረቀው ማለም ዩዚ ፊህ በሱ ውስጥ ችግር የሚፈጥር ካልሆነ ሰው የሚያማ ድምፁን ከፍ የሚያደርግ የሚበጠበት ካልሆነ ما لم يحدث فيه እንደገና በሱ ውስጥ ውዱን ካልፈታ አለ ውዱን ካልፈታ እንደገና ደግሞ አዛ የሚሄ የሆነ ስራ እስካልሰራ ድረስ መላእክት ለሱ ምህረትን በመጠየቅ ሰለዋትን በማድረግ ላይ ይቆያሉ አሉና ወሃዛ ለብዙ ሙስሊም ይሄ ኢማሙ ሙስሊም ሙስሊም በዘገቡት መሰረት ነው ይሄ ለብዙ የኢማሙ ሙስሊም ወቀውሉሁ የንሐዙሁ ማለት هو أبرر الله العالم هو بفتح الياء والحاء بالزاء وبالزاء أي يخرجه مالته كبيت የሚያስወጣው وينهبه كبيت የሚቀሰቅሰው ማለት ነው እሺ አስራ አንደኛውን ሐዲስ አይተን ለዛሬ እዚህ ላይ ነው ማቆመው ኢንሻአላህ ነገ እንቀጥላለን አስራ አንደኛው ሐዲስ وعن أبي العباس عبد الله بن عباس ابن عبد المطلب أبو العباس وعن أبي العباس عبد الله بن عباس ابن عبد المطلب حديثنا من ناقرت عبد الله بن عباس ناشو رضي الله عنهما ናቸውም عبد الله አባታቸውም አባስ ሁለቱም ሰሃቦች ናቸው አን ረሱልላህ ሰለላሁ ዐለይሂ ወሰለም ከአላህ መልእክተኛ ነቅለው ነው የሚያወሩት ፊማ የርዊ ረቢህ ነቢ ስ ላ ሰለም ስለ ጌታቸው ከሚያወሩት ነገር ተባረከ ወተዓላ ቃል ብለዋሉ ኢነላህ እነሆ አላህ ከተበል ሐሰናት መልካም ነገሮችን አላህ ጻፈ እንዲህ እንዲህ እንዲህ ያሉ ነገሮች መልካም ናቸው አለ ወሰይአት መጥፎ ነገሮችንም ጻፈ እንዲህ እንዲህ እንዲህ ያሉ ነገሮች ክፉ ነገሮች ናቸው ብሎ ثم በየነ ከዛ በኋላ አብራራ አላህ ምን አብራራ እዩ ثم በየነ ከዛን አላህ አብራራ ምንን አብራራ አላህ ثم በየነ ذلك ይህን ነገር ጽፌያለሁ ብሎ አብራራ። ምን ብሎ ፈመን ሀመ ያሰበ ሰው ቢሐሰነቲን መልካምን መልካም ነገርን እሰራለሁ ብሎ ያሰበ ፈለም ያዕመልሃ አስቦ ወስኖ ባይሰራት እንኳ ከተባ አላሁ ተባረከ ወተዓላ አላህ ይጽፋታል ያችን ሐሳቡን ዐንደሁ እሱ ዘንድ ሐሰነተን ካሚለተን ሙሉ ሽልማት አድርጎ ይጽፍለታል። ወኢን ሐመ ቢሃ መልካም ነገርን ደግሞ አስቦ ፈአሚለሃ በተግባር ከለወጣት ከሰራት ከተበህ አላህ ከተበህ አላሁ ይጥፋታል አሽራ ሐሰናቲን አስር ሐሰናት አድርጎ ኢላ ሰብዕ ሚአቲ ضዕፍን እስከ ሰባት መቶ እጥፍ ድረስ ኢላ አضዓፍን ከሲረቲን ከዚህም አልፎ ብዙ ወደሆኑ እጥፍ ድርቦች ንብብሮች አላህ ይጽፋታል ወኢን ሐመ ቢሰይአትን መጥፎ ነገር ካሰበ ግን ፈለም ያዕመልሃ አስቦ ቆርጦ ባይሰራት ከተባህ አላሁ ተዓላ እንደሁ ሐሰነተን ካሚላ አላህን ፈርቶ ስለተው ብቻ መልካም ነገር ይጽፍለታል። አንድ ወኢን ሐመ ቢሃ ፈዓሚለሃ በመተው አላህን ፈርቶ ሐሰና ይጻፍለታል። ወይን ሐመ ቢሃ ወንጀልን አስቦ ደግሞ ፈዓሚለሃ ቢሰራ ከተባህ አላሁ ሰይአተን ዋሂዳ አላህ አንድ ወንጀል ብሎ ይመዘግብላል ይመዘግብበታል ስለዚህ ምን ማለት ነው ወንጀል ከሰራ አንዳንድ መልካም ነገር ከሰራ 10 10 እስከ መቶ ከዛም በላይ እስካለ ጥፍ ድርብ እንደዚህ ሆኖ ነው እንግዲህ ቂያ ማለት መጥፎ ስራና መልካም ስራ የሚመዘነው ማለት ነው ኢንሻአላህ እዚህ ላይ እናቆማለን ነገ ኢንሻአላህ ታስታውሱኛላችሁ ከአስራ ሁለተኛው ሐዲስ ነው የምንጀምረው اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين اللهم فقهنا في الدين وعلمنا التأويل يا ذا الجلال والإكرام يا حي يا قيوم اللهم احفظنا بالإسلام القائمين واحفظنا بالإسلام القاعدين واحفظنا بالإسلام الراقدين توفنا مسلمين والحقنا بالصالحين اللهم صل وسلم وبارك على محمد وعلى آله وأصحابه وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته